قُلْ إِنَّ لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم مسبة الدهر مثلا أشي مسبة الدهر ونهوه መሰበቱ ደህሪ ወነህዌ ጊዜን መስደብና መሰል ነገሮች ከጊዜ መስደብ ጋር ተያያዥነት ያላቸው ጉዳዮች ማለት ነው። ጊዜ መስደብና ከጊዜ መስደብ ጋር ተያያዥነት ያላቸው ጉዳዮች መሰሎቻቸው እናያለን ይላል። ومن الأشياء التي يرتكبها بعض الناس ومن الأشياء كنغراتوج التي يرتكبها ያቺ የሰው ልጆች የሚፈጽሟት የርተኪቧ የሚሳፈሯት ሲል እዚህ ጋር የሚፈጽሟት ማለት ባዕዱ ናስ ከፊል ሰዎች ቢሑክም ልዓዳ ይህንን የተያያዙት በዓዳ ሕክም ነው። ዓዳ እንደው በልማድ የያዙት ሁኔታ ነው። ወሂየ እሷ ሚማ ዩንቅሱ ተውሒድ ተውሒድን የሚያጓድል የሆነ ጉዳይ ነው። አይደን በድጋሜ ወዩሲኡ ኢለል አቂዳ አቂዳን ደግሞ መጥፎ ገጽታ እንዲኖረው የሚያደርግ ነው። መሰበቱ ደህሪ ይህ ምንድነው? ጊዜ መስደብ ማለት ነው። ወመሰበቱ ሪህ እንዲሁም ንፋስን መስደብ ወማ አሽባህ ዛሊክ ይህንን የመሳሰሉ ሁላ በዚህ ውስጥ ይገባሉ። من إسناد الذم من إسناد ማለት ማስጠጋት ማለት ነው። አዘሚ መውቀስ መተቸትን إلى المخلوقات ወደ ፍጡራን አንድ መጥፎ ነገር ደረሰ ተወቃሽ የሚደረገው ፍጡር ከሆነ ያው ነው ከዚህ ጋር ግንኙነት አለው ጊዜን ከመስደብ ጋር ማለት ነው ፊማ ለይሰ ለሃ ፊማ ለይሰ ለሃ ፊህ ተሰሩፉን በዛ ጉዳይ ላይ ነገሮቹን ተሰሩፍ ማድረግ መገለባበት ማስተናበር በማይችሉት ላይ ፍጡራኖች ላይ ወቀሳውንና ስድቡን ማዋል እንደዚህ ያላደረክም እንዲያደረግሽ እንዲህ እንዲህ እንዲሁም ጊዜንም ማለት ነው ይሄ ጊዜ ነው እንዲያደረገን ጊዜን የጣለው ጊዜ ነው የሚጥለው እንደ መሳሰሉ ፈየኩኑ ሀዛ ይህ ይሆናል አዘም ወቀሳ ፊል ሐቂቃ በእውነታው ሙጀሃን ምን ያለ ነው የተቀጣጨ ነው ኢለላህ ሱብሓነህ ጥራት ይገባውና ወደ አላህ ሱብሓነሁ ወተዓላ የተቀጣጨ ነው ትችቱም ስድቡም ሊአነሁ ምክንያቱም አልኻሊቁ ልሙተሰሪፍ ምክንያቱም የነገራቶች የነዛ ነገራቶች በጣሪ እሱ ነው አልሙተሰሪፍ ነገራቶቹን የሚያስተናብር የሚገለባብጥ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 ከፊት ለፊቱ ኢን ምንድነው ነፍይ ነው በቃ ውድቅ ነው አረፍተ ነገር ነው ኢንሁም እነሱ አይደሉም ኢላ የظنون ተጠራጣሪዎች በጥርጥር ላይ የሆኑ ቢሆኑ እንጂ ማለት ነው ኢላ ከመጣ እንዴ ነው የምትፈስሩት ፈቀድ ከዘቡ ምን ፈቀድ ከዘቡ ቢልባዕሲ ሞቶ በመቀስቀስ አስዋሹ አዎ አልቀበልም አሉ። ወቃሉ ብለው አሉ ማ ሕየህ ኢላ ሀያቱን ዱንያ በቃ ሀያት እኮ የለም ይኸው የቅርቢቱ ዓለም ሌላ ህይወት አለ ጀነት ምናምን ተው አለቲ ነህኑ ፊያ ያቺኛ ያለንበት ነው ለይሰ ሁናከ ሀያቱ ሲዋሃ ከእሷ ውጪ ህይወት የለም አሉ ነሞቱ ወነሕያ እሷ ላይ ደግሞ እንሞታለን ሕያው እንኖራለን ማለትም አየሙቱ ቀውሙን ከፊል ህዝቦች ይሞታሉ ወየዒሹ አኸሩን ሌሎች ደግሞ ይኖራሉ وهذا منهم إنكار ይህ ንግግራቸው إنكار ነው ማስተባበል ነው ሊውጁድ ልካልቅ አዎ ፈጣሪ ለመገኘቱ እያስተባበሉ ነው ፓጋኖች ናቸው ማለት እምነት የለሽ መሆናቸው አልሙተሰሪፍ ግራቶችን የሚገለባብጥ የሚያስተናብር ፈጣሪ የለም ማለት ነው ወረዱ ወረዱ አዎ መለሱ ጀረያን ልሐዋዲስ የክስተታቶች እኮ የመፍሰስ ሁኔታ ሐዋዲስ ማለት የተለያዩ ክስተቶች መፍሰስ እኮ ኢለ ጠቢዓቲ በምን ላይ የተንተራሰ ነው በተፈጥሮ ላይ የተንተራሰ ነው አሉ ጀረያን እያንዳንዱ ነገር የሚከሰተው የሚፈሰው ክስተቶች ወደ ተፈጥሮ ነው خلاص انتهى الامر ተፈጥሮ ነው ይላል ولهذا قالوا وما يهلكنا الا الدهر የሚያጠፋን የለም ጊዜ እንጂ አይ ላ ዩፍኒና እኛን የሚያጠፋን የለም ኢላ ሙሩሩ ለያሊ ወልአያሚ የሌሊቶች ምን ማለት ማለፍ እንጂ ወለአያሚ የቀናቶችን ማለፍ መተካካት እንጂ ፈነሰቡ ልኢህላክ ፈነሰቡ አስጠጉ አልኢህላክ መጥፋትን ኢለ ደህሪ ወደ ጊዜ አላ ሰቢል ዘሚ ምን ይሄ አባባላቸው በምንድን ነው? አላ ሰቢል ዘሚ ለሁ እሱን ከመውቀስ መንገድ ላይ ተንጠርሰው አላ ሰቢል ዘሚ ለሁ ያንን በመውቀስ ላይ ከመሆን አንጻር ነው ይህንን ያሉት። በቃ እሱ ነው እንደሚያደርገን ማለት ነው። የእኛ ዕጣ ጊዜ ነው የሚወስኑ ይላል። ይሰማል። አሁንም ጊዜ ነው የሚወስነው። ጊዜ እንዲያደርጋል ጊዜ ጥላል። በቃ ጊዜ ጣለው ሲባል ትሰማላችሁ። እሱ እኮ ጊዜ ታለው ነበር። ይሄ እንደ ኢስላም ቦታ የሌለው ከንቱ የሆነ ንግግር ነው ማለት ነው። አዎ ወኢነማ ቃሉ እነሆ እኮ ያሉት ይህንን ሀደል ቀውል كما ንግግር منت يمن የመነጨ የሆነ ንግግር ነው። ወተኸሩሲን وتخرص وتخرص كتخرص የተናገሩት ንግግር ነው። تخرص ማለት بالباطل مالته كذب الباطل يسمى تفرس بوشتنا بباطل يا يالوتنو الآن علم كوكة من اتشعر اللم وبرهان بمن بمن الرجال يا يالوتين اللم لأن مكنياتهم البرهان من رجعكم يرد هذا القول ين النجر كسر مسارته من ويبطله አዎ ባጢል ያደርጓል ይህን ንግግራቸውም ማለት ነው። ወሊሃዛ ለዚህም ሲባል ረደ አላሁ ዐለይህም በእነሱ ላይ አላህ ስብሓነሁ ወተዓላ መለሰ ቢቀውሊህ ወማ ለሁም ቢዛሊከ ምን ዒልም በዚህ በሚሉት ነገር ላይ ምንም እውቀት የላቸውም። ኢንሁም እነሱ አይደሉም ኢላ የظኑን ተጠራጣሪዎች እንጂ ይህንን ያመነጩት ዝም ብሎ በዘን ነው አሉ። ቀውሊን እያንዳንዱ ንግግር ላ የንበኒ ዐላ ዒልምን ወቡርሃን በእውቀት ላይ ተንተርሶ የማይባል በመረጃ ላይ ተንተርሶ የማይባል ፈሁወ ቀውሉን ባጢሉን መርዱዱን باطل ከንቱ የሆነ ንግግርና مردود ተመላሽ የሆነ ንግግር ነው። والبراهين መረጃዎች አዎ መረጃዎች تدل ታመላክታለች على أن ما يجري ኖኮ የሚከሰተው ነገር في الكون በዚች universe ላይ لا بد له من مدبر لا بد የማይቀር ነው من مدبر ጉዳዩን የሚያስተናብር ከመሆን حكيم قادر ደሞ ተራ አምላክ ሳይሆን حكيم ጥበበኛና قادر ቻይ የሆነ አምላክ ነው የሚያስተናብራት ማለት ነው። አለበለዚያ ጥበበኛ ያልሆነና ቻ ያልሆነ አምላክ አይደለም። እንደዚህ ዝም ብሎ የሚከሰቱት ንግግር ማለት በቀን ውስጥ እንኳን የኛ የደም circulation ማለት ነው ስታየው በጣም አጃይብ የሆነ ነገር ነው። ይህ ታዲያ በከንቱ ዝም ብሎ የሚሆን ነገር ነው እንዴ? ላ ወላህ ወሁወ አላህ እነሆ እኮ እሱ አላህ ስብሓነሁ ጥራት ይገባውና ተዓላ ፈኩሉ መን ሰበደህ ይህንን ሁላ የሚያደርገው ሐኪም ቃድር አላህ ነው። ፈኩሉ መን ሰበድ ደህረ ጊዜን የሰደበ ሁላ ወነሰበ ኢለይህ ወደ እሱ የሚያስጠቅ ይሄ ምን አይነት ጊዜ ነው? ከንቱ የሆነ ጊዜ እያለ መጥፎ ጊዜ እየተባለ የሚሆነው ወነሰበ ኢለይህ ወደ እሱ የሚያስጠጋ ሸይአን አንዳች ነገር ሚነል ሐዋዲፊ በምድር ላይ የሚከሰቱ ክስተቶችን ፈቀድ ሻረከ ልሙሽሪኪን ይህ ሰው ባባባሉ ይህ ሰው ባባባሉ እነዝራ ሙሽሪኮችን ተጋርቷል ማለት ነው። ወደህርያ አዎ እነዛ ማለት ነው ደህርዮችን ተጋርቷል ማለት ነው። ደህርያ ማለት እምነት የለሾች ማለት ነው። አዎ ነገሮች በቃ ይከሰታሉ፣ ይሄዳሉ፣ በቃ ይሄ ነው በቃ የሚሉት እምነት ያላቸው ደህርያ ይባላል። في هذا الوصف በዚህ ወስፉ አባባሉ ገለጸው አዘሚን ወቃሽ በሆነው ገለጸው ወቃሽ በሆነው ምኑ ገለጸው። ምክንያቱም እየገለጸ ያለው ጊዜን እየወቀሰ ነው ያለውና ማለት ነው። ዘሚን በሆነው ማለት ነው። ፊ ሀዘል ወስፍ ዘሚን ወቃሽ በሆነው ገለጸው ማለት ነው። ወኢን ለም ዩሻሪክሁም ከነሱ ጋር ባይጋራም ፊ አስል ልእዕትቃድ በመሰረት እምነቱ ከነሱ ጋር አንድም ባይሆን ሰውየው ኸላስ ወደ እነሱ ተጠቅቷል ማለት ነው وفي صحيحين وغيرهما عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم قال الله تعالى يؤذيني ابن ادم يسب الدهر وانا الدهر اقلب الليل والنهار وفي روايه لا تسب الدهر فان الله هو الدهر ነቢዩ አለይሂ ሰላቱ ወሰላም ምን አሉ? አላህ ብሎ ይላል በሐዲስ አልቁድሲ ዩእዚኒ ኢብኑ አደም የሰው ልጅ አዛ ያደርገኛል። የሱቡ ደህረ ጊዜን ይሰድባል። ወአነ ደህር ጊዜ እኔ ነኝ ያለ አላህ። እኔ ነኝ ሲል ምን ማለት ነው? የአላህ ስም ነው ደህር? ላ የአላህ ስም አይደለም ደህር። ዛሂርዮችና አንዳንድ ዑለማዎች ደህር ማለት የአላህ ስም ነው ይላሉ። ዋነ ደህር ስላለ ማለት ነው። هذا خطأ ስተት ነው ማለት ነው። لأن كل أسماء الله وصفاته فيه الحسنى الدهر له الحسنى لا فيه يعني حوادث كثيرة منهم يعني ما يكون حسن وما يكون آه قبيحة ولهذا لا يكون الدهر من أسماء الله جل وعلا وأنا الدهر سيل من مالتنا وراسو يفسروال أقلب الليل أه والنهار راسو فسروا مالتنا ቀንና ሌሊትን አዟዙሯለሁ ገለባብጣለሁ እንደፈለግኩ ይላል ወፊ ሪዋየት ላ ተሱቡ ደህር አዎ ጊዜን አትስደቡ ፈኢነላህ ሁወ ዳህር ማለት አላህ ነው ይችና ይዘውት ነው ሁወላህ ፈኢነላህ ሁወ አሉ ልክ እንደ ስም ወሰዱት ማለት ነው ግን ሐዲስን ስንረዳ በቁንጽል ሳይሆን ከዚህ በፊት የመጡትን ግምት ውስጥ አስገብተን አላህ የሚፈስረውን ነው የምንቀበል ማለት ነው። ወአነ ደህር ብሎ ኡቀልቡ ለይላ ወነሃር ብሏል ማለት ነው። መፍሁም ሴቶች ፈጠንኩባችሁ እ ጥሩ ነው አዎ ጠይቁኝ እኔ ማለት ፈተና ላይ ሲደርስ እንዳትጎዱ ያልገባችሁን ነገር ሳትጠይቁ አትውጡ فدل الحديث حديث ملاكتوان አላ አነ መን ሰበት ደህረ ደህርን የሰደበ ጊዜ ፈቀድ አዘ አላሁ ሱብሓነህ ጥራት ይገባውና አምላክ አላህን አዛ አድርጓል ማለት ነው። ሊአነ ሰባ ምክንያቱም መስደብ የተጅቡ ኢላ ሙደቢሪል ሐዋዲት ምክንያቱም መስደብ ተቀጣጭቷል ክስተታቶችን ወደሚያቀናብረው አላህ ወልወቃዕ በምድር ላይ የሚከሰቱ ነገሮች ወኻሊቂሃ የነገራቶች የክስተታቶች ፈጣሪ ወደ ሆነው ወደህር ደህር ማለት ኢነማ ሁወ ظርፉን ظርፍ ነው ظርፍ ሁለት አይነት ነው አይደል ዘርፉ ዘማንና ዘርፉ መካን ማለት ነው በጊዜው በዛ ውስጥ ዘማን ማለት ነው ዘማን ወይ መካን ነው በቃ ጊዜ ማለት በውስጡ ጊዜ ማለት ደህር ማለት ኢነማ ሁወ ظርፉን በውስጡ አንድ ክስተት የሚፈጸምበት ነው ወመሕሉን መሕል ነው ደግሞ አልመካኑ አለዚ ዩሕሉ ፊህ በውስጡ ምን የሚልበት የሚሰፍርበት ነው። ክስተታቶች በውስጡ የሚሰፍሩበት ነው እንጂ እሱ አድራጊ አይደለም። ልክ እንደ ዊዓ ማለት ነው፣ እቃ ማለት እኮ ነው። እንደ እቃ ግልጽ ነው። እንደ እቃ አንድ ነገር የሚቀመጥበት ግልጽ ነው። አንድ ነገር ውስጥ ኩብ ውስጥ ምን ብናስቀምጥ፣ እርጎ ብናስቀምጥ፣ ኩቡ እርጎ አይደለም። ግልጽ ነው። ኩባያው ምናምን እርጎ ነው እንዴ? በውስጡ የተቀመጠበት ነው። ስለዚህ ጊዜ ማለት እንደዛው የሚያስቀምጥ ነገር ነው ማለት ነው። እንደ ኩባያው ወይም እንደ አንድ ዕቃ የምንይዝበት ቀረጢት ማለት ነው። ጤፍ ያስቀመጥሽበት ማለት ነው። መዳበሪያ ወይም ስልቻ ምን መሆን አይችልም? ጤፍ መሆን አይችልም። ግልጽ ነው። ጤፍን ያዘለ እንጂ መሆን የሚችለው ጊዜም በውስጡ ክስተታቶች የሚሄዱ እንጂ ክስተታቶችን ፈጣሪ አይደለም ማለት ነው። ወመሕሉን ወኸልቁን ሙደበሩን አዎ ወኸልቁን ሙደበሩን እራሱ ምንድነው? ጊዜ ራሱ ከልቅ ነው፣ ፍጡር ነው። እሱ ራሱ ሙደበሩን የሚስተናበር የሆነ ፍጡር ነው። ያንን ኩባያውን የኩባያው ባለቤት እንደፈለገው እንደሚያደርገው አላህ ስብሓነሁ ወተዓላ ጊዜን ደግሞ እንደፈለገ ያደርገዋል ይሄ መዳበሪያ የሚባለው ወይም ስልቻ የሚባለውን የስልቻው ባለቤት እንደፈለገ እንደሚያደርገው ማለት ነው እቃን በመያዝ ዙሪያ ليس له شيء من التدبير ليس له ለሱ የለውም من التدبير شيء አንዳች ነገር የለው من التدبير ነገራቶችን ከማቀናበር ولهذا قال الله ይህንም በማስመልከት አላህ ስብሓነሁ ወተዓላ ብሎ ይላል ወአነ ደህሩ እኔ ምንድነኝ አለ ደህር ነኝ አለ ኡቀሊቡ ለይላ ወነሃር ቀንና ሌሊትን እንደፈለግኩ ገለባብጣለሁ ይላል ፈቀውሉሁ ሱብሓነህ ጥራት ይገባውና አምላክ አላህ ማለቱ ኡቀሊቡ ለይለ ወነሃር ማለት ተፍሲሩን ሊቀውሊሂ እንዲህ ስለሚለው ንግግሩ ትርጓሜ ነው وكذا قوله فإن الله هو الدهر أقلب الليل والنهار ملو تفسير تفسير ترقوا منه لقوله اندي سلم ملو نذكره وانا الدهر لا وكذا قوله فإن الله هو الدهر معناه سنساسا من كتب له أن الله الله كو ወልሙተሰሪፍ እሱ ነው የሚገለባብጥ አለዚ ዩሰሪፉ ዳህረ ወገይረ ጊዜንም ይሁን ዘመንም ይሁን ሌሎችንም ነገራቶች በማስተናበር ላይ ያለው አምላክ አላህ ነገራቶች የሚያስተናብረው እሱ ነው። ፈለዚ የሱቡ ዳህር ያኮ ጊዜ የሚሰድ ኢነማ የሱቡ መን ኸለቀሁ ያንን ጊዜን የፈጠረውን ነው እየሰደበ ያለው። يا دغمو غزين يفطروا ما كتباله وهو الله تعالى سنا الله وتقدس نعم يترى املاكنا يترى مملكنا قال بعد السلف كسلف وجكو كفيلوش بلوال كانت العرب عرب نبرتش له عرب نبرتش له من نبرتش كتباله ፊ ጃሂልየቲሃ በዛ በመሐይምነት ጽልመት ውስጥ ሳሉ ሚን ሸእኒሃ ከእሷ ጉዳይ ውስጥ ደሙዳር አዎ በዛ በጃሂልያ ጊዜ ምን ይሉ ነበረ? ጊዜን ይወቅሱ ይሰድቡ ነበረ። አይ ሰቡሁ ጊዜን ሰደቡ እንደነዋዝል ምን ሲወርድባቸው መጥፎ ነገር ሲወርድባቸው ነዋዚል የተለያየ ማዕት ሲወርድባቸው ፈካኑ ነበሩ ኢዛ አሳበትሁም ሽደቱን አንድ አስቸጋሪ ነገር ሲያጋጥማቸው አው በላኡን ወይ ማዕት ሲያጋጥማቸው ቃሉ ብሎ ይላለው አሳበትሁም ቀዋሪዑ አሳበትሁም ቀዋሪዑ ቀዋሪዕ እኮ አጋጠሙ ይላሉ አሳበትሁም ቀዋሪዑ ደህሪ የደህሩ ቀዋሪዕ አጋጠመው ይላል። ቀዋሪዕ ማለት ጀምዑ ቃሪዓ ነው። ቃሪዓ ማለት ሙሲባ ማለት ነው። አዎ የጊዜው ሙሲባ አጋጠማቸው ይላሉ። ወአባደሁም አባደሁም አህለከሁም ማለት ጥፋት ውስጥ ጣላቸው ይላሉ። አዳህሩማ ጊዜ ጥፋት ውስጥ ጣላቸው ጊዜ ያነሳል። ሰውን ለማት ማጽናናቱ ነው እኮ ሰው ጊዜ ያነሳዋል፣ ጊዜ ያነሳል፣ ጊዜ ይጥላል እየተባለ እንደ ማጽናናትም እንዲሁም እንደ መስደብም የሚሞክሩ ሰዎች አሉ ማለት ነው። ወቃሉ ብሎ አሉ ያ ኸይበተ ደህር ይላሉ። ዱዓም ጭምር ነው ያ ኸይበተ ደህር ማለት እንደው ጊዜ አጥፋህና እዚያ ግን ያ ኸይበተ ደህር ማለት ኸይባ ማለት ኹስራን ማለት ነው። አንተ እንደው ጊዜ ያከሰረህ ማለት ነው። ጊዜ ጣለህ እንደማለት ነው። አንተ ጊዜ ያከሰረ ጊዜ ጣለህ ይላሉ። ጊዜ ጣለህ ፈዩስኒዱነ ቲልከል አፍዓል እነዚህን እንግዲህ ተግባራቶችን መክሰር ማዕት መምጣት አስቸጋሪ ነገር መሆን ጥፋት መምጣት እኝን ሁላ አፍዓሎች ያስጠጋሉ ኢለደህሪ ወደ ምን ወደ ጊዜ ወደ ጊዜ ወቅት ወየሱቡነሁ እንዲሁ ምን ይላሉ ይሰድቡታል ማለት ነው ጊዜው ወኢነማ ፋዒሉ ዛሊክ ኖክ የዚህ ነገር ተግባሪ ሰሪሁ አላህ ማን አላህ ነው ፈኢዛ አዳፉ ያስጠጉ ጊዜ ነው ይላል ፈይዛ አዳፉ ያስጠጉ ጊዜና ማና ለሁም ምን ያላቸው ያጋጠማቸውን ነገር ሚነ ሸዳኢዲ ሸዳኢድ ማለት አስቸጋሪ ነገር ማለት ኢለ ደህሪ ወደ ምን ወደ ጊዜ ያስጠጉ ጊዜና ኢለ ደህሪ ፈኢነማ ሰቡላህ እነሱ ምን እያሉ ነው የመጀመሪያው አላህን እየሰደቡ ነው ሊአን አላህ ምክንያቱም አላህ هو الفاعل لذلك ይህን ነገር ተግባሪው እሱ ነው ሐቂቀተን በእውነታው قال الشيخ عبد الرحمن بن حسن رحمه الله ብሎ ይላሉ ምን ይላሉ وقد غلط በእርግጥ ተሳስተዋል ኢብኑ ሐዝም ኢብኑ ሐዝምና ወመን ነሓ ነሕወሁ እሱም መሰል የሄዱ ዑለማዎች ተሳስተዋል ይላል ሚን ዛሂርያ ቀደምን ብያችሁ ነበር ዛሂርዮች ማለት ዛሂርያ ማለት ዛሂሩ ነስ ብቻ ነው ይዞ የሚሄዱት ሌላ ተጓዳኝ ምናምን መረጃ ማየት የሚባል የሉም ዛሂርያ ይባላል ምሳሌ በሽታ ይተላለፍ የሚል ሐዲስ አለ በሽታ ይተላለፍ አዎ ይላል ወለው ኤች ናም ወይ ተዘወጅ ግልጽ ነው። ከዛ በኋላ አላህ ስብሓነ ወተዓላ ወላ ቱልቁ ቢአይዲኩም ኢለ ተህሉከ ያለው ውስጥ ይወድቃሉ ማለት ነው። በሽታ አይተላለፍም የሚለውን ሀዲስ ዛሂሩን ይዘው ማለት ነው። ሌላ ግን ተጓዳኝ ስንት ነገር አለ ማለት ነው። በፊቂ ላይ ደግሞ በጣም የሚያስቁ የሚገርሙ የሚገርሙ እንትኖች አላቸው ማለት ነው። በጣም በጣም የሚገርሙ አቋሞች አላቸው ማለት ነው። አንዳንዴ አቋማቸው ደስ ይላል ዛሂሩ ይዞ ከሜድ አንጻር ግን ተጓዳይ ነገር ማየት የሚባል ነገር እነሱ ጋር የለም ማለት ነው እና ዛሂርያ የሚባሉ አሉ ኢብኒ ሐዝም ነው ዋናው ያው የነሱ እንትን የሚከተሉት የኢብኒ ሐዝም ንግግር ነው ሚን ዛሂርያ ፊ አዲህም መፍጠራቸው አደህረ ደህርን ሚን አልአስማኢል ሑስና አሉ መልካም የሆነ የአላህ ስም ነው አሉ አኽዘን ሚን ሀዘል ልሐዲት ይህንን ሐዲስ ምን በማለት በመያዝ ይህንን ተንተርሶ ማለት ነው وقد تبين በእርግጥ ግልጽ ሆኖልናል معناه የእሱ ጽንሰ ሐሳብ في في الحديث በዚህ ሐዲስ ውስጥ قوله እንዲህ በሚለው ንግግር أقلب الليل والنهار وتقلبه ቀንና ሌሊትን መገለባበጥ ማለት ተሰሩፉ ተዓላ አላህ ማስተናበሩ ማለት ነው ቢማ ዩሕቡሁ ናሱ የሰው ልጆች የሚወዱትን ነገር ወየክረሁነሁ እንዲሁም ምንም ይሉትን? የሚጠሉትን ነገር በዚህ ጊዜ ውስጥ በሚባለው ማስተናበሩ ማቀናበሩ ማለት ነው። ቅድም ልክ ብያቸዋለሁ። ምን ውስጥ ኩብ ውስጥ ወይም ኩባያ ውስጥ ስትፈልጉ እርጎ ታደርጋላችሁ፣ ስትፈልጉ ብርዝ ስትፈልጉ ደግሞ ሻይ ስትፈልጉ ቡና ታደርጋላችሁ ይሄ እናንተ አላህም በጊዜ ውስጥ እንደዚህ ነው የሚያደርገው ማለት ነው ደግሞ ከጠና ደግሞ በኩባያ ውስጥ ምን ይሆናል መርዝም ይሆናል ሽንትም ሊሆን ይችላል የተለያየ ነገር ጎጂ ነገርም መጥፎም በጊዜ ውስጥ እንደዚህ ነው በቃ የሚሆነው ሌላ ነገር ስራ የለውም ጊዜ ወልሙተሰሪፍ ላኪን ነገር ግን ፊ ተጀኑቢሃ ቢማ ዩሕቡሁና ሰው ይክረህ ፈለዚ ያኮ የሊቁ ቢልሙስሊም በአንድ ሙስሊም ላይ የሚገባው ተጀኑቡ ሚስለ ሀዚህ አልአልፋዝ እኚህ መሰል ቃላቶችን መራቅ አለበት። አቦ ምን አይነት ጊዜ ነው? አቦ ምን አይነት ቀን ነው? አቦ ምን አይነት እየተባለ በአቦ ተጀምሮ የሚመጡ ነገሮች ከባድ ነገሮች ናቸው ማለት ነው። ስለዚህ ጥንቃቄ መደረግ አለበት እያለ ነው። ወኢን ካነ ያዕተቂዱ ቢያስብም አነ አላህ ሁወ አላህ ሙተሰሪፍ መሆኑንም ቢያስብም ይህንን ቃል መጠቀም የለበትም። ላኪን ነገር ግን ይላል ፊ ተጀኑቢሃ ላኪን የሚለው እዚህ ጋር ነገር ግን ከሚለው እንደ አገባቡ ከሆነ ላኪን አይደለም መሆን ያለበት ሊአነ ነው ትርጉሙ ማለት ነው። የተፈለገው እዚህ ጋር ላኪን ስትሉ ሊአነ ማለት ነው። ሊአነ ምክንያቱም ፊ ተጀኑቢያ ይችን ነገር መራቁ ተጀኑቢያ ኢብትዓዱን መራቅ ነው። አሙሻባሀት ልኩፋር ከሃዲያኖችን ከመመሳሰል ወለው ፊል አልፋዲ በምንም ቢሆን በቃላት እንኳን ቢሆን እኛ ከአዲያኖችን መመሳሰል የለብንም። እንኳን እነሱ የተጫመቱትን እነሱ ምን ያሉትን የጋጥ ወጦችን ተግባለን ተገብር የካዲያኖችን ስራ ልንሰራ አይደለም። በአልፋዝ እንኳን ጥንቃቄ ማድረግ አለብን። ወፊ ዛሊከ በዚህ ውስጥ እኮ ሒፋዙን አለል አቂዳ ምንን መጠበቅ ነው? እምነትን መጠበቅ ነው። ወተአድቡም አላህ ሱብሓነህ ጥራት ይገባውና ከአላህ ጋር አደብ መያዝ ነው ስርዓት ከአላህ ጋር ስርዓትን መያዝ ነው። ነቢዩ እንኳን ሰይድ ሆነው ሰይድ ብሎ ላላቸው ምን አሰይድ ሁወ አላሁ ተባረከ ወተዓላ ብለው ነው የመለሱት። ተዓዱበን ማ አላህ ወሚን ጅንሲ መሰበት ደህሪ ጊዜን ከመስደብ አይነት ውስጥ ከሚገቡት ውስጥ መሰበቱ ሪህ ንፋስን መስደብ አፎች ይህ ነፋስ ደግሞ ይላል። ወላሂ ሀቂቀተን ተውሂድን እንደው በቃ እኔ ተረድቼዋለሁ በቃ ብሎ ማለት እንደው ትንሽ ድፍረት እንዳይሆን የኢብራሂምን ዱዓ እውነትም ሐቂቃ ወጅኑብኒ ወበኒያ ናዕቡድ አልአስናም ብሎ ማለቱ ትክክል ነው። ሽርክ ከባድነቱን ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለظልሙን ዐዚም ብሎ ማለቱ ሱለይማንም ሐቂቃ ነው። ወቀድ ወረደ ነህዩ ክልከላ መጥቷል። አንሃ ከሷ ፊል ሐዲሲ በሐዲስ መጥቷል ተጠቅሷል። አለዚ ረዋሁ ትርሚዚ ወሰሐሐው ትርሚዚ የዘገበው ሐዲሱንም ሰሂህ አሉ። عن أبي بن كعب مستلالفنه رضي الله عنه أن رسول الله صلى الله عليه وسلم قال لا تسبوا الريح نفاسنا تسدبوا ፈኢዛ ረአይቱም ማ ተክረሑን የምትጠሉትን ነገር ያያችሁ ጊዜና በጣም በቃ ነፋሷ አደገኛ ሆና እንደው እያመጣች አቧራ የምታለብስ እቃን የምትገለባበት ከሆነች ፈቁሉ ብላችሁ በሉ አላሁመ ጌታዬ እና ነስአሉከ ሚን ኸይሪ ሃዚህ ሪህ አላህ ከዚች ነፋስ መልካሙን እንጠይቀሃለን وخير ما فيها بوسطهم بالو خير لشرم لخيرم نو متتازازو ارن او وسطوا يالونم خيرن طيقهالن وخير ما امرت به كتاززچو خيرن طيقهالن ونعوذ بك بانتن نتطبقالن من شر هذه الريح كزيش نفاس شر مدفون ወሸሪ ማን በውስጧም ካዘለችው ሸር وشر ما أمرت به ከታዘዘችውም ሸር በአንተ እንጠበቃለን በሉ ስለዚህ እንዲህ አይነት ነገር ሲያጋጥመን ይህንን ዱዓ አላህ ያግራለንና ለማለት ዝግጁ መሆን አለብን እንጂ መነጫነጭ፣ ንፋስን መስደብ፣ ጊዜን መስደብ ተገቢ የአቂዳ አቋም አይደለም። وذلك ይህ ሀዲስ እንግዲህ እንደሚያሳየን لأن الريح ምክንያቱም ንፋስ إنما تحاب ንሷ የምትነፍሰው بأمر الله بالله سبحانه وتعالى ትእዛዝ وتدبيري በሱም ማቀናበር لأنه ምክንያቱም አላህ هو الذي أوجدها ንፋስን ያስገኘው ማን ነው አላህ وأمرها ያዘዛት እሱ ነው ማ አላህ ስብሓነሁ ወተዓላ አላህ ነው ያዘዛት ፈመሰበቱ እሷን መስደብ መሰበቱን ሊልፋዒል ተግባሪውን ሰሪውን መስደብ ነው وهو الله سبحانه ጥራት ይገባውና እሱ ደግሞ አላህ ነው ከማ ተቀደመ እንዳሳለፍ ነው ፊ ሰብ ደህሪ ጊዜም በመስደብ ላይ እንዳሳለፍ ነው ሊአነ ሰብ ሪሓ ሊአነ ሰብ ሪሕ ንፋስን መስደብ ወሰብ ደህሪ ጊዜም መስደብ የርጂዓን ይመለሳሉ ኢላ መሰበት ልኻልቅ ወደ ፈጣሪያቸው መስደብ ነው የሚያስጠጋው አለዚ ደበረሁ አለዚ ደበረ ያ ያቀናበረ هذه الكائنات እነዚህም ፍጡራኖች ይላል ካኢናት ማለት በፍጡር በዚህ ምድር ላይ የተገኙትን ማለት ነው خير ثم أرشدهم كزيا نبي عليه الصلاة والسلام عن ملاكتواتهم النبي صلى الله عليه وسلم عندما يرون የሚመለከቱ ጊዜና ማ የክረሁን የሚጠሉትን ነገር بايو ጊዜና ثم أرشدهم كزيا نبي አመለከቷቸው النبي صلى الله عليه وسلم عندما يرون يتملكتوا ጊዜና ما يكرهون የሚጠሉትን مما يأتي የሚመጥ ከሚመጣው ነገር ማለት ነው። ማዕሪህ ከማን ጋር ከነፋሱ ጋር ቢአን ኢላ ኻሊቂሃ ወደ ፈጣሪዋ እንዲዞሩ ነቢዩ ዓለይሂ ሰላቱ ወሰላም አመላክ ወአሚሪሃ የእሷም አዛዥ ወደሆነው ወደ አላህ እንዲዞሩ ሊየስአሉ ሚን ኸይሪሃ ከመልካሟ ይጠይቁ ዘንድ وخير ما فيها بوسطام يلون خير نجر تيك زن ويستعيذ يتبك زن من شرها كنفاس من شر مدفو نجر وشر ما فيها بوسطام كالو مدفو نجر فما استجلبت فما استجلبت نعمة إلا بطاعة الله وشكره ፈመስቱጅሊበት አልተገኘችም ፈመስቱጅሊበት አልተገኘችም ኒዕመቱን ጸጋ ኢላ ቢጣዓትላህ አላህን በማምለክ እንጂ ወሹክሪ እሱን በማመስገን እንጂ ወለስቱድፊዓት አልተገፈተረችም አልተወገደችም ኒቅመቱን ምን መጥፎ ነገር በቀል قطعت نكما مالت قطعت ميلون مسجبة إلا بالالتجاء بمتقات انجي إلى الله ودما ودا الله الله لي قطع ياسبو نجر أي وقدم ودا الله بمتقاتنا اللهم بملمن انجي والاستعادة به بس بمتلك انجي وأما سبوا هذه المخلوقات نزين ፍጡራኖችንማ መስደብ ፈፊህ መፋሲድ በውስጡ መፋሲድ አለ። እስቲ ጊዜን መስደብ ምን መፋሲድ አለው ከተባለ ጊዜን መስደብ የሚከተሉት ምኖች አሉት? መፍሰዳዎች አሉት ይላል። ጊዜን መስደብ ቀጥሎ የሚመጡት መፋሲዶች አሉት። ሚንሃ ከሷ ውስጥ ይላል አነው ኖኮ ሰበ ሰውየው ሰደበ ማለት ነው ጊዜን ሲሰድብ ሰበ ማለይሰ አህለን ሊሰቢ ለመሰደብ ባለቤት ያልሆነን ሰደበ ማለት ፈኢነሃ መክሉቃቱን እሷ እኮ ፍጡር ነች ሙሰኸረቱን የተገራች ነች ወሙደበረቱን አዎ የተቀናበረች ነች ከአላህ እሷን ብሰድብ መሰደብ የሌለበትን ፍጡር ሰደብክ ማለት እሷም እኮ ፍጡር ነች። ለምን ትሰድባታለህ? ግልጽ ነው። መኪና ቢገጭህ መኪናውን ብትሰድበው ትርጉም የለች ነው። መኪናው የሚመለከተው ጉዳይ የለም። ማን ነው ሚናውን የተጫወተው? ሹፌሩ ነው። ግልጽ ነኝ። ወሚንሃ ከሷ ውስጥ አነሰባ ሀዚህ ላሽያ እነዚህን ነገራቶች መስደብ ንፋስንም ሆነ ጊዜን አላሽያ ሙተضምኑን ልሽርክ በውስጡ ሽርክን ያዘለ ነው ያቀፈ እንዴት ከተባለ ፈኢነሁ ኑኩ ኢነማ ሰበሃ ጊዜን ፋስን የሰደበው ቢظኒሂ ስለተረተረው አናሃ ተضሩ እሷ ትጎዳለች ወተንፈዕ ትጠቅማለች ሚን ላ ከአላህ ውጪ የሚል አሳብ ስላለው ነው እሷን የሰደበው ማለት ነው እንጂ ለምን እሷን ይሰድባታል እሷ አድራጊ ነች ብሎ ስላሰበ ያው ሽርክ አዟል ማለት ነው ومنها كساوس أن السب مسدبك ونفاسنم ሆነ ጊዜ يقع أنه كل كسة የሚችለው على من فعل هذه الأفعال እነዚህን ነገሮች በሰራ አው አካል ላይ ነው እነዚህን ነገራቶች በሰራ ላይ ነው ወሁወ አላህ እሱ ደግሞ ማን ነው አላህ ነው እሷን ነገር የሰራው ወይት ቃለ አልዓብዱ አንድ ባሪያ ያለ ጊዜና እንደ ሕቡብ ሪህ ንፋስ ሲነፍስ ما أرشده إليه النبي صلى الله عليه ነቢዩ ያመላከቱትን ያለ እንደሆነ መልካም ነገር ይሆንለታል ምን አሉ ነቢዩ ቢቀውሊሂ ኢዛ ረአይቱም ማ ተክረሑን ፈቁሉ اللهم إنا نسألك من خير هذه الريح وخير ما فيها وخير ما أمرت به ونعوذ بك من شر هذه الريح وشر ما فيها وشر ما أمرت به بلو الله يتلمن እንደሆነ ኸይር ነገር ያጋጥመው በዚህ ዱዓው እንግዲህ ሰውየው ፈቀድ ለጃአህ تتأجتوا المالتنو إلى الله ودى الله خالق الريح ينفاس وفتاري ودهنو ومدبرها استناباري ودهنو ومسرفها سوانو دمي قلبا بتو آه تتأجتوا المالتنو وهذا هو التوحيد يهنو توحيد مالتنو ودى الله متأجت والاعتقاد السليم ሰላም የሆነች አቂዳ ማለት እቺ ነች። አለዚ ዩኻሊፉ ያ የሚቃረን የሆነ ኢዕቲቃድ አህሉል ጃሂልያ መሐይማን ማህበረሰብ ያሉበትን ኢዕቲቃድ እምነት የሚቃረን የሆነ አቋም ማለት ይሄ ነው። ይሄንን ነው መያዝ ያለብን ያለ ወአከዛ የኩኑ ልሙስሊም እንዲህ ነው በቃ ሙስሊም የሚሆነው ዳኢምን ወአበዳ ሁሌም ለዘልዓለም ማአል አሕዳቴ በዱንያ ላይ ለሚከሰቱ ክስተቶች አቋሙ ሁኔታው ይሄንን ይመስላል። አዎ ዩርጂዑሃ ኢላ ኸሊቂሃ ክስተቶችን ጉዳዮችን ወደ ማን ያስጠጋል? ወደ ፈጣሪዋ። አንድ ሰው የሆነ ነገር መጥፎ ነገር አደረገብህ፣ ቀደረ ወማ ሻአ ፈዐለ ኸላስ ወየስአሉ ሚን ኸይሪሃ አላህ ደግሞ ኸይር ነገር እንዲሰጠው በዛ ነገር ላይ ይለምናል። ወአን የድፈ ዐንሁ ሸረሃ መጥፎን ነገር ደግሞ እንዲገፈትርለት አላህን ይለምናል። ወላ ዩልቂ ወላ ዩልቂ አይጥልም ቢለውሚ አለይሃ በጊዜ ላይ በንፋስ ላይ አዎ ወቀሳን አይጥልም። ወየሱቡሃ አይሰድባትም። ወዩፈሲሩሃ بغير تفسيرها الصحيح كصحيح كتككلين يو وجي ونن ترقوا من أي وليعلم يوك وليعلم يوك أنما أصابه يقاتمه من هذه الأحداث بل نزي كستتوج مما يكره السميت لو نجر إنما هو بتقدير من الله كالله يونا آه والثاني وتسليط لها الله دمو بسولي بمشومونه بسبب ذنوبه بمن مكنيات بونجل مكنيات كما قال تعالى الله سبحانه وتعالى اندالو وما أصابكم من مصيبة فبما كسبت أيديكم فبما كسبت أيديكم ويعفو عن كثير وما أصابكم ያጋጠማችሁ ነገር ሚን ሙሲበቲን ከሙሲባ ፈቢማ ከሰበት አይዲኩም እጆቻችሁ በሰሩት ነው ወያዕፉ አን ከፊር እንደውም ከአብዛኛው ምን ይላል አላህ አውፍ እያለ ነው ይቅር እያለ ነው ወቃለ ተዓላ الله الذي يرسل الرياح فتثير سحابا الله الله ነው ይላል الذي يرسل الرياح ምንን የሚልክ ንፋሶችን የሚልክ ነው ፈቱሲሩ ያቺ ንፋስ ደግሞ ምን ትላለች ፈቱሲሩ ትቀሰቅሳለች ምን ሰሓበን ዳመናን ትቀሰቅሳለች ምንን ትቀሰቅሳለች ዳመናን ትቀሰቅሳለች ዳመናው የምንድን እ የዝናብ አይደል እ ዝናብ ይዘንብ ዘንድ ፈቱሲሩ ሰሓበን وقال تعالى يقلب الله الليل والنهار نعم ماشي እኛ ጋር የለየ እሺ ይደገም አይሰሙም ምንድን ነው ያልሽው እ وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير قال تعالى አላሁ አለዚ ዩርሲሉ ሪያሐ አላህ ማለት ያ ነው ንፋስን የሚልክ ንፋሷ ደግሞ ትቀሰቅሳለች ምንን ደመናን ይላል ወቃለ ተዓላ ወቲልከ ልአያም እነዚህ እኮ ጊዜያቶች ኑዳዊሉሃ በይነ ናስ በሰዎች መካከል ምን እናላለታለን እናዟዙራታለን ኑዳዊሉሃ እናዟዙራታለን በይነ ናስ በሰዎች መካከል ይላል وقال تعالى አላህ ስብሓንሁ ወተዓላ ብሎ ይላል ዩቀልቡ ላሁ ለይለ ወነሃር አላህ ማለት ቀንና ሌሊቶች ምን የሚል ነው? የሚገለባብጥ ነው። ዩቀልብ ማለት የሚያዟዙር የሚገለባብጥ ነው አላህ ስብሓነሁ ወተዓላ። ኢነ ፊ ዛሊከ ለዒብራ ይህንን ያደረገው ደግሞ ኢነ ፊ ዛሊከ በዚህ ውስጥ እኮ ለዒብራ ምን አለ ማስተንተን አለ አዎ ትምህርት አለ ሊኡሊል አብሳር ለምን ባለቤቶች አብሳር ማለት ቀጥታ ትርጉሙ ለአይን ባለቤቶች ማለት ነው አይደል ሊኡሊል አብሳር ግምን ለማለት ነው ለልብ ባለቤቶች ለአቅል ባለቤቶች ማለት ነው ፈላምሮ ትእዛዝ እኮ ኩሉሁ ራጅዑን ሁሉም ነገሮች ተመላሾች ናቸው። ኢለላህ ወዴት? ወደ አላህ። ፈልዋጅቡ ሐምዱ በእኛ ላይ ግዴታ የሆነው ነገር ምንድን ነው? አላህ ምን ማለት ነው? ማመስገን። ፊል ሐለተይኒ በሁለቱም ሁኔታዎች ላይ ሐለት ይሰራ በምን بس دسات لي بس دسات تالي ميون وحالتي الضراء بقدات بمدفون قداي لي ميون وحسن الظن به በአላህ ላይ ያለንን ጥርጣሬ መልካም ልናደርግ ይገባል። ወሩጁዕ ኢለይህ ወደ እሱም መመለስ አለብን። ቢተውበት ወልኢናባ ወደ እሱ በመጸጸትና ወልኢናባ በመመለስ ይላል። ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው وبلوناهم بالحسنات والسيئات لعلهم يرجعون ወበለውናሁም ምን አልናቸው አላለ ሞከርናቸው ፈተናቸው ቢልሐሰናት አንዴ በመልካም ወሰይአት አንዴም ደግሞ በመጥፎ አዎ በመልካሙም በመጥፎም ፈተናቸው ይሄ ሁላ ፈተና ለምንድን ነው ለዐለሁም የርጅዑን አዎ ወደ አላህ ስብሓን ወተዓላ ይመለሱ ዘንድ ይከጀላልና ይላል وقال تعالى الله سبحانه وتعالى بلولل ولقد أخذنا آل فرعون بالسينين ونقص من الثمرات بالسينين ونقص من الثمرات لعلهم يذكرون ولقد أخذنا برقة يا زنيلة آل فرعون يمنن የፊርዓውን ቤተሰቦችን ማለት ነው። ቀጥታ ትርጉሙ የፊርዓውን ተከታዮችን የሚል ትርጓሜ ይይዛል። ግልጽ ነው። ፊርዓውንና የፊርዓውን ተከታዮችን ያዝን በምን በድርቅ ሲኒን ማለት ማለት ድርቅ ወነቅስም ሚነ ሰመራት ከአዝመራውን በማጉደል አረ ከአዝመራውን በማጉደል አለን ሲሉ አላህ ያንን አዝመራ ደግሞ እንዳልነበረ የዶግላ አመድ ያርጓል። ለአለሁም የዘከሩን በዚህ ይገሰጹ ይከጀላልና ይላል አላህ። ናም ሃዛ ሁወ ተፍሲሩ ሰሒሕ ይህ ነው ትክክለኛ ትርጉም ማለት ሊሙጅሪያት ልአሕዳት በዱንያ ላይ ለሚከሰቱ ለተለያዩ ክስተታቶች አዎ የሚነዳው ሊከሰቱ የሚያደርገው እሱ መሆኑ ትክክለኛው ትርጓሜ ነው። ፈልሙእሚን ያዕለም አንድ አማኝ ያውቃል ምኑን አነማ አሳበሁ እሱን እኮ ያጋጠመው ነገር ወደዚህ እስቲ አዳምጡ። ፈልሙእሚን ያለም አነማ አሳበሁ እነሆ እሱን ያጋጠመው ሚማ የክራህ ከሚጠላው ነገር ኢነማ ሁወ እነሆ እሱ ቢሰበቢ ዱኑቢ በወንጀሉ ሰበብ እንደሆነ ያውቃል። ፈዩልቂ ለውመ ፈዩልቂ ቢለውመ አዎ ያንን ማለት ነው ወቀሳውን ያገናኘዋል ከማን ጋር على نفسه بنفسه بك عنين بونجلين ولا لا على الدهر بمن لا لم يستككوا بجزيري بزمن لا لم ولا على الريح بنفاس الليم أيضا لم فيتوب إلى الله أو إيه بس الرات وإنجلنا ونابلو ودا الله يتسأتان إما اللسان والكافر ወልፋሲቅ ካፊር ፋሲቅ እኮ አብል ጃሂል ወይም ጃሂል የሆነ ሰው ዩልቂ ቢለው በመተቸት በመውቀስ ይገናኛል። እነዚህን ነገሮች መውቀሱን ያገናኛል። አላ ሀዚህ ልመክሉቃት በእነዚህ ምኖች ላይ ፍጡሮች ላይ ወላ ዩሐሲቡ ነፍሰሁ ነፍሱ ምን አይልም አይተሳስብም። ወላ የቱቡ ሚን ደንቢህ ከወንጀሉም አይመለስም። ከማ ቃለ ሻዒሩን ገጣሚው እንዳለው يا دهر ويهاك ما أبقيت لي أحدا إذ أنت والد سوء تأكل الولدا من على يا دهر أنت جزي وياله قطاميو ويهاك ወይ ሀክ ወየውልህ አለው። ለጊዜ ነው እኮ ለጊዜ ለዘመኑ ነው አለው። ወየውልህ አለው። ማብቀይተ ሊአሐዳ አንድንም እንኳን አታስቀርልኝም። ኢዛ አንተ ዋሊዱ ሱኢን አንተ እኮ መጥፎን ነገር የምትወልድ ነህ። ጊዜ አንተ እኮ መጥፎ ነገርን የምትወልድ ነህ። ሱኢን ተእኩሉል ወለዳ ምንን ትበላለህ? ልጆችን ትበላል። ተእኩሉል ወለዳ ልጅን ትበላለህ። ያው ልጁ ተወስዶበት ነው ልጁ ሞቶበት ነው وقال آخر ሌላ ገጣሚ ደግሞ ብሎ አለ قبها لوجهك يا زمان فإنه وجه له في كل قبح برقع على هدى قبها لوجهك فيته يطفانا يا زمان أنت جزيوي فإنه وجه ለጊዜ እኮ ፊት አለው ፊ ኩሊ ቁብሕን በእያንዳንዱ ቁብሕ የሆነ ቁብሕ ማለት ማለት መጥፎ ማለት ነው ቡርቁዑን የመጥፎ ነገር ቡርቁ አለው ቡርቁዕ ማለት ኒቃብ ማለት ነው አይደል ቡርቁዕ ማለት ሴቶች ፊታቸው የሚሸፍኑበት ማለት ነው ግልጽ ነው ንቃብ ምን አለው ማለት ነው የመጥፎ ሽፋን ንቃብ አለው የሚለብሰው ጊዜ ማለት ነው በሱ ላይ ተሸፍኖ ማለት ነው ያጠቃል ማለት ነው። የሱ እይታ ከባድ ነው ነው። እንደዚህ እያሉ እንግዲህ ማንን ይወቅሳሉ? ጊዜን ይወቅሳሉ፣ ዘመንን ይሳደባሉ፣ ንፋስን ይሳደባሉ አለ። ነስአሉላህ አልዓፊያ አላህን ከዚህ አይነት ነገር አፊያ እንዲያደርገን እንጠይቀዋለን። ወልበሲረተ ፊ ዲኒሂ በሱ እምነት ላይ ደግሞ በሲራን አላህ እንዲሰጠን እውቀትን መረጃን እንዲሰጠን እንጠይቀዋለን ያለ እዚህ ላይ ጥያቄ ካላችሁ ጠይቁ ያልገባችሁ ነገር ካለ ኸይር ግልጽ ቀውሉ ለው ሌላኛው እንግዲህ ለዛሬ የምናየው ርዕስ ቀውሉ ለው ለው ማለት እንደ ሸሪዓ እይታ እንዴት ትታያለች ለው እንዲህ ቢሆን ኖሮ እንዲህ ቢሆን ኖሮ ኖሮ ኖሮ በቃ ሰዎች በአሁን ሰዓት እንደ ቀልድ እየተናገሯት ቀደርን ኢንካር እያደረጉበት ያለ ነገር ነው አይደል? እንዲህ ቢሆን ኖሮ እኮ እንዲህ ቢሆን ነገር በቃ ሼጣን እያመጣ ዘላለም ዓለሙ እንዲጸጸት ያደርጓል። እንዲህ ቢሆን ኖሮ በቃ አልፏል እኮ የንተ ዓላማ። እስቲ አንተ ዝም ብለህ ለው ለው ለው እያልክ ኑር፣ የምታመጣው ነገር የለም ማለት ነው። በለው ባንጨምረህ በለው ነው ይመጣል፣ ሌላ ነገር የለም። قولوا له في بعض الحالات بتلا أي حالات هني تأشلي ومن الألفاظ أو كقالات وجوس التي لا ينبغي يا ما تكبا التلفظ بها بس من ناجر أو لونج لأنها مكنيات تخل بالعقيدة أكيد أنت أقوات دلالج وقد ورد النهي في الكلام التوال عنها كسوة ቢኹሱሲሃ በተለየ መልኩ ከሊነተ ለው እንዲህ ቢሆን ኖሮ እኮ አንቺ እንዲህ ብታረጊ ኖሮ እኮ አንተ እንዲህ ብታረግ ነው ወይኔ እንዲህ ቢሆኑ ቢሆኑ ኖሮ እየተባለ ፊ ባዕድ ልመቃማት በከፊል ክስተቶች ላይ ወዳሊከ ይህ እንግዲህ እንደማ የቀውል ኢንሳን የሰው ልጅ ብዙ ጊዜ ለው ለው የሚለው እንዲህ ቢሆን ኖሮ እያለ የሚያወራው መቼ ነው ዒንደማ የቀውል ኢንሳኑ ፊ መክሩህ መጥፎ ነገር ምን ሲለው ነው ሲያጋጥሞ ጥሩ ነገር ሲያጋጥመው ወይኔ እንዲህ አርጌ ባይል የሚል የለም መጥፎ ሲያጋጥመው ነው አው ቱሲቡሁ ሙሲባ ወይ አንድ ችግር ሲደርስበት ፈኢነሁ ነው እኮ ላ የቁሉ ብሎ አይልም ለው አኒ ፈአልቱ ከዛ ፈኢነሁ ላ የቁሉ ነው የሚለው እንዴ فإنه لا يقول لو أني فعلت كذا ما حصل علي هذا ብዙ ጊዜ ሰው ልጅ ምንድን ነው የሚለው ፈኢነሁ ላ የቁሉ እሱ አይልም ለው አኒ ፈዓልቱ ከዛ እኔ እኮ እንዲህ ብሰራ ኖሮ ማ ሐሰለየ ማ ሐሰለ አለየ ሃዛ ይህ አይከሰትም ነበረ እኔ እንዲህ ሰርቼ ይህን ምንድን ነው ለው አኒ ፈዓልቱ ከዛ እኔ እንዲህ ሰርቼ ቢሆን ኖሮ ማ ሐሰለ አለየ ሃዛ ይህ ግን ነፍዩ መውደቅ አለበት። ናም ለው አኒ ፈዓልቱ ከዛ እኔ እኮ እንዲህ ሰርቼ ቢሆን ኖሮ ማ ሐሰለ አለየ ሃዛ ላ የቁል ለምን አለው ፈኢነሁ ላ የቁሉ ላም ብታወጧት ይሻላል። ፈኢነሁ የቁሉ ነው መሆን ያለበት። ያንተ ምንድን ነው የሚል እ ለማን ላን አጥፋት። ምንም አልመጣልኝ። ፈኢነሁ የቁሉ ነው መሆን ያለበት። አለበለዚያ ትርጉሙ ትርጉሙ እንዴት ይመጣል? ፈይነው ነው እኮ የሰው ልጅ የቁሉ ብሎ ይላል። ለው አኒ ፈአልቱ ከዛ እንዲሰርቼ ቢሆን ኖሮ ማ ሐሰለ ዐለየ ሃዛ ይህ ነገር ለእኔ ባልተከሰተልኝ ነበር ብሎ ይላል። አው ወይም ለው አኒ ለም አፍዓል እኔ እኮ እንዲህ ባልሰራ ኖሮ ለም ያሕሱል ከዛ እንዲህ ባልተከሰተ ነው ብሎ ይላል ይላል ነው ሆነ ያለበት። ግን ላ ከሆነ ምንድን ነው ትርጉምም የሌለው ነገር ነው። አጥፉት ላ እጥቡጡ አስተካክሉ። لما في ذلك ምክንያቱም በዚህ ውስጥ አለ من الإشعار ምን አለ አለ إشعار አለ ሰውየው የሚገለጽበት ነው إشعار بعدم الصبر ሸይጣን ፈለገና ምን አደረገው መገለጫው ምን አደረገው بعدم الصبر ሰብር ያጣ ሰው እንዲሆን አደረገው በቃ እንዲያ እንዲህ ቢሆን ኖሮ እንዲያርጌ ቢሆን ኖሮ እያመጣ ብቻ ፊቱ ላይ ጆሮ ላይ ይህንን ነው ሹክ የሚለው በአይኑ ያሳየዋል አየ እኮ ብታደርግ ይለዋል በጆሮ ይመጣን አየ እንዲህ ብታደርግ ነው እንዳይከሰትም በቃ ዘላለም ዓለሙን የሚያሳየው ቢዓደም ሰብር ነው። ወተአሱፊ ተአሱፍ ማለት ማለት ሰብር ማጣት አይደለ? ሰብር ማጣን ተአሱፍ ማለት ምንድነው የሚባለው? የሆነ አማርኛ አለ። ማዘን ማዘን على ما فات ባመለጠው ነገር ላይ مما لا يمكن እማያስመች ነገር استدراكه ምን ማለት ያ ነገር ላይ መድረስ የማትችለው ነገር ላይ በቃ አለፈ አይደል? استدراك ማለት ምን ማለት ነው? አንድ ነገር ላይ መድረስ ነበር አይደል? እንደርስበታለን እንዳለፈ ነገር እንዳማ እንደምኖች እንደ ተረት ባለቤቶች እንኳን የሚተርቱ ሰዎች ምንድን ነው የሚሉት? የፈሰሰ ውሃ አይታፈስም ይላሉ። አለፈ ማለት ነው። ሚማላ ዩምኪኑ ኢስቲድራከሁ አንተ እዛ ነገር ላይ መድረስ የማትችለው ነገር ላይ በቃ እያመጣ ሰብር እንድታጣ እንድታዝን የሚያደርግ ጉዳይ ነው ማለት ባለፈ ነገር ላይ መድረስ የማትችልበት እስቲ አሁን እዛ ላይ እንዲህ ቢሆን ኖሮ እንዲህ ከምትል ሌላ ነገር ብትሰራ ይሻል ነው ولما يشعر ولما يشعر يشعر ማለት በቃ ይህን ነገር ይገልጸዋል፣ መታወቂያ ይሆናል። ቢአለፍ ይህንን ቃል من عدم الإيمان ولما ስለሆነ ነው ማለት ነው يشعر به በሱ ይገልጻል አለፍዙ ቃሉ ሚን አደም ልኢማን አለማመኑንም ይገልጻል አይደል መገለጫው ነው የሚሆነው ቢልቀዳኢ ወልቀበር በአላህ ስብሓን ወተዓላ ፍርድና ውሳኔ የማያምን መሆኑን እዚህ ጋር ይታያል ማለት ቀዷ ላለፈ ነገር ነው ብዙ ጊዜ ቀዷር ደግሞ ወደፊት ለሚመጡ ነገሮችንም ያዛል ለአላህ ውሳኔና ፍርድ ለአላህ ፍርድና ውሳኔ የሰው ልጅ አለማመኑን እዚህ ጋር ይታይበታል ማለት እንዲህ እንዲህ ምክንያቱም ቀደር አላህ ማሻ ፈዓለ ነበር መሆን ያለበት ማለት ነው ወሊማ ፊ ዛሊከ ወሊማ ይህ እንግዲህ ይሄ እኮ የሚከሰተው ወሊማ ፊ ዛሊከ ሚን ኢላም ነፍሲ ኢላም ነፍስ ኢላም ማለት ምን ማለት ነው? አውጃዐሁ አሕዘነው ማለት ነው። በቃ ነፍሱን ሐዘን ውስጥ ይከታታል፣ ችግር ውስጥ ይከታታል። ነፍሱን ነፍሱን እየወቀሰ እንዲህ እኮ አድርጌ በቃ ጭንቀት ውስጥ ትገባለች ነፍስ። እንዲህ አድርጌ ቢሆን እንዲህ ቢሆን ኖሮ እንዲህ ቢሆን ኖሮ እያለ ማለት ነው። ላኢላሃ ወተስሊጥ ሸይጣን የሸይጣን መሰለጥም በሱ ላይ ይመጣበታል። እንዲህ እንዲህ ስትል አንድ አርጌ ቢሆን ኖሮ አዎ ልክ ነህ እኮ እንደዛ ብታረግ ኖሮ እኮ እንደውን ነበር። ልክ ነህ እኮ አንተ እንዲህ አርግ ነው እየመጣ ደስ ነው የሚለው ይጫወትባል ማለት አንድ ቦታ ላይ ቁጭ ብለህ ተኩል ደቂቃ ላይ እሱን ትጨምቃለህ። ስንት መስራት ያለብን ነገር ትተህ ግልጽ ነው። በሌለ ብር ላይ እንደሚፈክር ሰው ማለት ነው። ብሩ የለውም እቅድ ያወጣል። ግልጽ ነው። ብር ሳይኖር እቅድ ብታወጣ ምን ልታደርገው ነው? ግልጽ ነው። ወተስሊጥ ሸይጣን አለል ኢንሳኒ ቢልወሳዊሲ በመወስወስ ማለት ወልሁሙሚ ሀም ገም ያመጣበታል። ጭንቀት ሀሳብ ያመጣበታል ማለት ይደረድራል። ሸይጣን ደስ ይለዋል። በቃ እንደዚህ አይነት ነገር ለዚህ ምን ተብላለች? ፈኢነ ለው ተፍተሁ አለ ሸይጣን ለው የምትለው ቃል እኮ ምንን ትከፍታለች አሉ የሸይጣንን ተግባር ስራ ትከፍትለታለች ብሏል። ወልዋጂቡ ግድ የሚለው እኮ ባዕደ ኑዙል ልመሳኢብ ችግሮች በእኛ ላይ እየሰፈሩ ጊዜ የደረሱ ጊዜና አተስሊሙ ልልቀደሪ አላህ ለወሰነው ነገር እጅግርን መስጠት ነው። ወሰብሩ ዐላ ማ አሳበ ልኢንሳን የሰው ልጅ ላጋጠመው ነገር ምን መሆን ነው? ሰብረኛ መሆን ነው። ማዕመል አስባቢ ሰበባቶችን ከመተገርበር ጋር አልጃሊበት ሊልኸይር ምንን የሚያመጡ ጃሊባ ማለት የሚያመጡ ማለት ሊልኸይር ምንን ጥሩን ነገር የሚያመጡትን ወልዋቅየቲ ሚነ ሸሪ ከሸር የሚጠብቁ የሆኑትን ሰበቦችን መስራት ነው እንጂ ቅጭ ብሎ ለውም መጭመቅ አይደለም። ወልመክሩሒ የሚጠሉ ነገሮችን ቢዱኒ ተለውሚን ያለምንም ተለውም ማለት ነው። ተለውም ማለት ማለት ነው ቢዱኒ ተወቁፊን ማለት ነው ተለውም ማለት ያለምንም መገደብ ያለምንም እዛው ላይ ቁጭ ከማለት ማለት ነው አሁን መንቀሳቀስ አለብን ወቀድ ዘመ አላህ አላህ እኮ ወቀሰ አለዚነ ቃሉ እነዛ ያሉትን هذه الكلمة ይህንን ቃል ያሉትን የተናገሩትን አላህ ወቀሳቸው عند المصيبة ሙሲባ ሲደርስባቸው ለው እያሉ የሚናገሩ ሰዎችን እንዲህ አርጌ ቢሆን ኖሩ እንዲህ ቢሆን ኖሩ እያሉ የሚሉትን አለቲ ሐለት ቢልሙስሊሚን እንደሚታወቀው በሙስሊሞች ላይ በደረሰው ምን ችግር ወቅዓት ኡሁድ በኡሁድ ምን ላይ አዎ ማዕረካ ላይ የጦር አውድማ ላይ በተከሰተው ማለት ነው ታላቅ ችግር ምን ነው እንዲህ ቢሆን ኖሮ እኮ እንደው እኮ እንዲያርገን ባይሆን ኖሮ አንሸነፍም እንዲህ ቢሆን ኖሮ እኮ ሽንፈትን አንቀምስም ያሉትን ምን አላቸው فقال تعالى يقولون لو كان لنا من الأمر شيء ما قتلنا هاهنا يقولون بلو يلالو لو كان لنا لن بنورا من الأمر كبدايو ሸይኡን አንዳች ነገር ማቁትልና ሀሁና እዚህ ባልተገደልን ነበረ ብለው አሉ። አላህ እንዲህ አሉ ነው ያለው። ጎበዝ ናቸው አይደለም ያለው። هذه مقالة ይቺ እኮ ንግግር ቃለሃ ባዕድ ልሙናፊቂን ከፊል ሙናፊቆች ያሉ ነው። ካለፈ በኋላ እሁድ ጦርነት ላይ እንግዲህ ያ ጦርነት ላይ ሙሲባ በሙስሊሞች ላይ የደረሰው የማንን ትእዛዝ ወደ ጎን በማድረጋቸው ነው። የመልእክተኛው ሰለላሁ ዐለይሂ ወሰለምን ትእዛዝ ወደ ጎን በማድረግ ነው። قالها بعض المنافقين يوم أحد لما حصل على المسلمين بمسلم وش لي بدرس باتشو جزينا ما حصل يدرسوا من المصيبة تشكر قالوا ها بلواتارو يعارضون القدر يا الله نساني يتتعرروا يتكرموا ويعتبون على النبي صلى الله عليه وسلم يا الله يا من يالو ويعتبون يتتمرون ሙስሊሞችንም خروجهم መውጣታቸውን إلى العدو ወደ ጠላት መጀመሪያውን እኛ አትውጡ አንውጣ አላልንም ወይ? ድሮንስ ታዲያ ሙናፊቅ እንውጣ ይላል እንዴ? ንጋደል ይላል እንዴ? ግልጽ ነው። መቼ ይላል? ግልጽ ነው። እኛ አንውጣ እያልን አልነበረ ብለዋሉ። ሙሲባው ከደረሰ በኋላ ማለት ድሮንስ የትኛው የት እንዋጋ ብሎ የሚለው የት ነው? ሁሌ እያስመሰለ ይኖር እንጂ መጨረስ ነፍስያውን እኮ ይሰስታል። فرد الله عليهم الله በእነሱ ላይ መለሰ ቢቀውሊሂ تعالى عندي بميلو نقروا الله قل لو كنتم في بيوتكم لبرز الذين كتب عليهم القتل كتب عليهم القتل إلى مضاجعهم من على الله أها መሞቴ በቃ ማለቁ ነበር እንዴ? አሃ እነዚህ ሞቱ ስለዚህ መውጣት አልነበረባችሁ ቁል ለው ኩንቱም ፊ ቡዩቲኩም እነሆ እኮ ቤታችሁ ውስጥ ብትሆኑ ለበረዘ الذين كتب عليهم القتل ለበረዘ በይፋ ይመጣ ነበር አለዚነ ኩቲበ ዐለይሂሙል ቀትሉ አዎ በእነዛ ላይ ሞት የተደነገገላ የተፈረደባቸው ሰዎች ፍርድ ለእናንተም ይመጣላችሁ ነበር ግልጽ ነው አለ ኢላ መባጂዕህም ወደ ምናቸው ሆኖ መጋደሚያቸው ላይ አልጋችሁ ላይ ተኝታችሁ መጋደሚያችሁ ላይ ሆናችሁ ይመጣላችሁ ነበር ሞት። ግልጽ ነው። እዛው ያለህበት ቤት ጋይቶ ግልጽ ነው ወይ የሆነ ማዕድ ተነስቶ ልጠፉ ትችላላችሁ አላህ ካለ ግልጽ ነው። አዎ አላህ ግን ሊየሚዝ አላሁን በሱ ያደረገው አላህ ሊለይበት ነው አይደል ማንን አጠይብ ወልኸቢስ አይደል? ጥሩን መጥፎ ሊለይበት ነው። ያንን ትምህርትም ለሚሆነው ትምህርት ይሆን ዘንድ ነው። አይ ብሎ አለ هذا قدر مقدر من الله ይህ እኮ ከአላህ የተስተናበረ የሆነ ውሳኔ ነው። ቀደሩ ውሳኔ ነው። ሙቀደሩ ሚን አላህ ከአላህ የተወሰነ ላቡድ አየቃ መከሰቱ ጥሮት የሌለው የማይቀር የሆነ ጉዳይ ነው። ወላ የምነዑ ሚንሁ ከሱም ከልካይ የለውም አተሐሩዙ ፊል ቡዩት በቤት ውስጥ ምን ማለት ተሐሩዝ መጠበቅ ወተለሑፍ ተለሑፍም አያድንም። ተለሑፍ ማለት ሁዝን፣ ኢሕቲራቅ መቃጠል አይጠቅምም። አለቃለ ወተለሑፍ ተለሑፍ ማለት ሁዝን ኢህትራቅ መቃጠል እንዱ ቅጥል እያልከው መናገር ምንም ነው ወቀውሉ ማለት ለው እንዲህ ቢሆን ኖሮ እያለ ማለት ባዕደ ኑዙል ልሙሲባ ምን ከደረሰ በኋላ ሙሲባ ከደረሰ በኋላ ላ ዩፊድ ምን አይልም አይጠቅምም። የሚጠቅም ቢሆን ችግር የለውም። አንድ ሙሲባ ደረሰ፣ ሰብር እንጣ ምን እናመጣለን? ሰብር ብናጣ ምንም እንዲሁም እንዲያርጌ ቢሆን ኖሮ ብለን በል ምን አመጣ ምን ላ ዩፊድ ኢለ ተሐሱር ተአሱር እንጂ ተአሱር ወልሑዝን ጸጸት ሐዘን እንጂ ወኢላም ኢላሙ ነፍስ እንጂ ኢላሙ ነፍስ ማለት ነፍስን ምን ማለት ማስጨነቅ ችግር ውስጥ መክተት ኢላሙን ነፍስ ይባላል። ወዳዕፈ እንዲሁም መድከም ኢላሙን ነፍስ ነፍስን ምን ማለት ማስጨነቅና ወضعፍ መዳከም ማ ተእሲሪሂ አለል አቂዳ ይሄ ብቻ አይደለም ማ ተእሲሪ ምን ከመፍጠሩ ጋር ምን ከመፍጠሩ ጋር ተጽዕኖ ከመፍጠሩ ጋር አለል አቂዳ በአቂዳችን ላይ ደግሞ ተእሲር ይፈጥራል ጫና ተጽዕኖ ይፈጥራል ሚን ሐይቱ ከየት አንጻር ሲባል ሚን ሀይቱ ኢነሁ ዩሒ ቢአደም ተስሊም እንዴት ከተባለ ሚን ሐይቱ በሆነ ጊዜ ነው ማለት ኢነሁ ዩሂ እሱ በቃ ይወስደናል ይሄ መልእክት ይሆናል ቢአደም ተስሊም ልልቀደር አላህ ለወሰነው ውሳኔ ምን አለ ማለት እጅ እግርን አለመስጠትን በቃ መልእክት ያደርገዋል ወደማ ወደ ነፍሳችን ግልጽ ነው በቃ በአላህ በወሰነው ውሳኔ ላይ እጅ አንሰጥም ነው ثم ذكر كزيان ما وصى سبحانه وتراتك وأن الله أن هؤلاء المنافقين سلنرزي منافقان وجه الله وصى مقالة أخرى ليلان من نججر وذلك في قوله تعالى اندي بميلو يا الله سبحانه وتعالى نججر توسطان الذين قالوا لإخوانهم وقعدوا ለው አጣዑና ማ ቁቲሉ አሉ። አሁን ደግሞ ሄዱና የቀድሞ ባልወጣን ኖሮ ባንወጣ ነበር አለ። አሁን ደግሞ ምን አሉ? አለዚነ እነዚያ ቃሉ ብለው አሉ ሊኢኽዋኒሂም ለወንድሞቻቸው ወቃዱ እነሱ ምን ያሉ ሆኖ የተቀመጡ ሆኖ ብለው አሉ። ሙናፊቆች አሁን ተቀመጣ ለው አጣዑና እኛም ቢታዘዙ ኖሮ ባቁቲሉ ባልተገደሉ ነበር አሉ። አላህ ስብሐነሁ ወተዓላ ለው ኸረጁ ፊኩም ማዛዱኩም ኢላ ኸባላ ብሎ ከእናንተ ጋር ድሮንም ቢወጡ ጥፋት እንጂ ምንም አያመጡላችሁም ብሏል አላህ። በኸይበር ጦርነት ላይ ካልወጣን አሉ በቃ ኸይበር ላይ ሰሃቦች በጣም ቁዋ ስለነበራቸው በቃ ድምጥማጧን ካጠፉ በጣም አንጡራፍት ያላት ሀገር ነበረች። አይሁዶች ሲያለሟት የነበረ በጣም ትልቅ ካልወጣን ሲሉ ወቁል ለን ተኽሩጁ መዕያ አበዳ መቼም እንዳትወጡ ግልጽ ከኔ ጋር እንዳትወጡ እርካል ወጣ ነው ለምንድን ነው የፈለጉት አሁን በጣም ብዙ ንብረት አለ ወርቅ አለ ስንት ነገር በቃ በጣም ኸይበር ላይ ለም የሆነች ሀገር ነበረች ማንም እንዳወጣ ከዚህ በፊት በቃ ከኛ ጋር የተሰለፈ ጀግና አንበሶችን ይተባለ እየተቆጩ ማን ወጣ እነዛ ጀግኖች ወጡ እንዳልነበረ አድርገው አንጡራፍቱ ለነሱ ሆነ ማለት ገኒማ ተከፋፈሉ እነዛ ግን ቁል ሙቱ ቢገይዚኩም በቁጭት ሙቱ እና እንደዚህ አይነት ነገር ነው ያለባቸው እሁድ ለት የእሁድ ጦርነት ጊዜ ላይ የእሁድ ጦርነት ጊዜ እኛ ቁጭ በሉ እያልን እምቢ ብላችሁ ነው አሉ ሙሲባው ከደረሰ በኋላ እኮ ነው እንደዛ ያሉት وهذه من مقالات እነዚህ ንግግሮች እኮ ባዕድ ልሙናፊቂን ሚን መቃላት ባዕድ ልሙናፊቂን የከፊል መናፍቆች ንግግር የውመ ዑሑድን የኡሑድ ጦርነት ጊዜ ያሉት ነው አይደን በድጋሚ ወዩርዋ ይዘገባል አነሁ አብደላህ እብኒ ዑበይ ይህ ንግግርን የተናገረው አብደላህ እብኒ ዑበይ ይባላል ራእሱል ሙናፊቂን ነው የሚባለው የመናፍቆች ቁንጮ ይባላል ካነ ዩዓሪዱል ቀደር በዚህ ንግግሩ ቀደርን ምን እያለ ነው? እየተቃረነ ነው ማለት ነው። በመጀመሪያ አስሉ የውሁድ ጦርነት ጊዜ ነቢ አለይሂ ሰላቱ ሰላም ሰሐቦችን አማከሩ። እንዴት ነው እንውጣ? እዚህ ሆነን እንዋጋ ወይስ ወጥተን እንጠብቃቸው? ሙሽሪከ ለአረቦችን አሉ። እኔ ግን የሚታየኝ እዚሁ መዲና ሆነን ብንዋጋ ደስ ይለኛል። ከዚች ሀገር ባንወጣ አሉ ነብዩ አለይሂ ሰላቱ ይህንን ሲሉ ምን አሏቸው? የበድር ጦርነት ላይ ያልነበሩት የመጀመሪያው በድር ነው ጦርነት። እረ ያልወጡት ያልነበር መውጣት አለብን መዋጋት አለብን አሉ። ነብዩ አልፈለጉም። ህልምም አይተው ነበር። ሰይፋቸው ተሰብሮ የሰይፋቸው ጫፍ ተሰብሮ አይተዋል። ፈስረውታል እሱ ያዩት በህልም ላይ ብቻ ይከሰተውን ነገር በተወሰነ አይተው ነበረ። ደስ አላላቸው። ከዛ በኋላ እንዲህ ያሏቸው እነሱ ግን መውጣት አለብን የሚሉ ሰዎች በዛ ሲሉ ነብዩ ገቡና የጦር ልብሳቸውን ለባበሱና ጨርሰው ሊወጡ ሲሉ ምን አሉ? በቃ እርሱ ያሉት ይሻላል ይቅር አሏቸው ደግሞ ከዛ ነብዩ አለይሂ ሰላቱ ሰላም ምን አሉ? ነብይ እኮ የአላህ ነብይ የሆነ የጦር ልብስ ከለበሰ በኋላ ማውለቅ አይገባውም፣ አይመለስም አሏቸው። ከዛ በኋላ ምንም ይከሰት መውጣት አለብኝ ወጡ። ያው እንግዲህ ነብዩ በህልም ላይ ያዩት እያንዳንዱ ክስተት ተከሰተ። ግልጽ ነው። ነብዩ ግን ምንም አላሉ። ያንንም ይሄንንም አልወቀሱ። ሀታ ሩማቶችን እናንተ የኔን ትእዛዝ ጥሳችሁ ነው ምናምን ምንም አላሉ። ተመልከት፣ አላህ ራሱ ግን ነገራቸው። ሲጸጸቱም ነው ወቲልከ ላይ ያሙኑ ዳዊሉ አበይነ الناس በቃ ቀናቶችን ገለባብጣለን የውሙን አሰል ወየውሙን በሰል እንደዚህ ነው ጉዳዩ እናንተም እንደሚያማችሁ እኮ ሙሽሪኮች የሚያማቸው የእነሱ ህመም አንዳንዴ ይታያችሁ እንጂ ድል ስታደርጉ ብቻ ሳይሆን እነሱም ትንሽ ይኸው እንደዚህ ነው አያችሁ ስታሸንፏቸው የሚያማቸው ይህንን ብዙ ነገር አስተማራቸው አላህ Subhanahu Wa Ta'ala ማለት ግን እነዚህ ግን ተመልከት ድሮንም ምን ብሎ ነበረ ልክ ነን አዎ ነብዩ ያሉት ትክክል ነው መሄድ የለብን ማለት ድሮንስ ታዲያ ሙናፊቅ እንውጣ ይላል እንዴ ግን አላህ የወሰነው ሲወሰን አብደላህ ኢብኑ ኡበይ ምን አለ አይ አለ ሙሲባው ከደረሰ በኋላ እኮ ሌላ ጊዜ የማይለው ሙሲባው ከደረሰ በኋላ ይቁል ለው ሰሚዑ መሹረተና አለይህም በእነሱ ላይ ያለንን የእኛን መሹራ እንደው ሀሳብ ቢሰሙ ምክክራችን ቢልቁዑዲ እዚሁ ቁጭ ብንል ወአደሙል ኹሩጅ ባለመውጣት እንደው ቢሰሙን ማቁቲሉ ባልተገደሉ ነበር። አልሰማ ብሎ ነው ሁሉም የተገደሉ አለ። እሱ እኮ እዛ ደርሶ እኮ የጦሩን አንድ ሶስተኛ ይዞ አይደል የተመለሰው? አንድ ሶስተኛ እኮ ነው ይዞ የተመለሰው። ፈረድ አላሁ ዐለይህም አላህ እንዲህ ብሎ መለሰላቸው ቢቀውሉ ቁል ፈድረው አን አንፉሲኩም ልሞት አሃ እናንተ ለካ ወደ ኋላ ስለተመለሳችሁ ነው ሞት የማይነካችሁ በሉ እሺ ሞትን ከራሳችሁ ላይ ገፍትሩ አላቸው ፈድረኡ አስወግዱ መክቱ ተከላከሉ አን አንፉሲኩም ከነፍሳችሁ አልሞት ሞትን እስቲ ተከላከሉ አትሙቱ አለ ሞትን ከራሱ መከላከል የሚችል ሰው አለ መመከት የሚችል ሰው እኮ ካለ በቃ መከላከል ነው። ሞትም መመከት የሚችል አንድም ሰው አይ ኢዛ ካነ ልቁዑዱ መቀመጣችሁ ወአደሙ ልኹሩጅ አለመውጣታችሁ የስሊሙ ሰላም የሚያደርግ ከሆነ ነፃ የሚያደርግ ከሆነ ቢህ በሱ አሸክስ አንድን ምን ግለሰብ ሚነል ቀትል አው ልመውቲ ከመገደል ወይም ከመሞት የሚከላከል ከሆነ ፈየንበጊ አላ የሙት አላ ተሙቱ ይገባል። በቃ እንዳትሞቱ እናንተ በቃ እንዲህ መከላከል የምትችሉ አረ በጣም ጥሩ። እስቲ በቃ ሞትን ተከላከሏል። ወልመውቱ ላቡድ ለሚታወቀው ሞት የማይቀር ነገር ነው። አያእቲ ኢለይኩም ወደ እናንተ መምጣት ፊ አይ መካኔ የትም ቦታ ብትሆኑ ፈድፈዑሁ ገፍትሩት እስቲ አንፉሲኩም ከነፍሳችሁ ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ፊ ዳዕዋኩም በምናችሁ በሙግታችሁ በጥሪያችሁ አነ መን አጣዓኩም እናንተን የታዘዘ ሰሊመ ሚነል ቀትሊ ከመገደል ነፃ ይሆናል አላችሁት። ቃለ ሸይኹል ኢስላም ኢብን ተይሚያ ሸይኹል ኢስላም ኢብን ተይሚያ ተብሎ ይላል ለማ ذكر ያወሳ ጊዜና መቃለተ ኢብኑ ኡበይ የአብደላህ ابن أبي بن سلول رأس المنافقين النقر يا وسا جزينا هذه قال بلوالا فلما انخذل يوم أحد فلما انخذل أو كفل طورن يزو هيدا جزينا انخذل مالت كفل طورن يزو مملس مالت موتعت مالت የውመ ኡሑድን የኡሑድ ጦርነት ጊዜ ወቃለ ብሎ ያለ ጊዜ የደኡ ራእይ የኔን አመለካከት ይተዋል ወራእየሁ የእሱንም አመለካከት ነቢዩም መጀመሪያ ራእያቸው አኑታ ነበር ግን እሳቸው ምን አላህ አሳይቷቸው ስለነበረ ወያእኹዙ ቢራእይ ሲቢያን በእነዚህ በህፃናት ልጆች አመለካከት ይይዛል ራሱን ልክ እንደ አዋቂ አድርጓል በቃ አው ከማ ቃለ ወይ እንደዚህ አለ እንደዚህ አይነት ንግግር ነው የተናገረው። እንኸዘለ ማዐሁ ከእሱ ጋር ተመለሱ ኸልቁን ከቲር ብዙ ፍጡሮች ብዙ ፍጡሮች ሲባል ብዙ ሰዎች ማለት ነው። ሚንሁም መን ዩናፊቅ ግን ሁሉም ሙናፊቆች አልነበሩ። በእሱ አመለካከት በቃ ጥሩ ነው ብለው ሙናፊቅ ያልሆነም ተመለሰ። ቀብለ ዛሊክ ከዚህ በፊት ሙናፊቅ ሆኖ ማያቅ ተመለሰ። የእሱን ሀሳብ ሰምቶ ሶስት ሺህ ጦር እኮ ነው ይዞ የሄደው ሶስት ሺህ ጦር ነው የጦሩን እ 300 ይፍታል 300 ሰዎችን ነው ይዞ የተመለሰው ማለት ቀብለ ዳሊክ ፈኡላኢከ እነርሱ እኮ ካኑ ሙስሊሚን ምን ነበሩ ሙስሊሞች ነበሩ እንደው በቃ ማለት ከዚህ በፊት ሙናፊቅ ያልነበሩ ሰዎች የእሱን አመለካከት ሰምተው ተመለሱ እዩ የሙናፊቆች ነገር እኮ ወላሂ ከባድ ራሴ ብቻ ሙናፊቅ ሉና አይልም። ሙናፊቅ ሌላን ሰው ከዚህ ውስጥ ይመርቃል ካለ ከዚህ ውስጥ ብቻ ሙናፊቅ አልሆንም ብሎ አንድ ሰው ይመርቃል። በቃ እዚህ ውስጥም ካለ አንድ ሰው ይዞ ይመርቅና ይወጣል። ግልጽ ነው። ካፊርም ይሄን ነው መታወት። እኔ ብቻ ለምን ልበላሽ እንዴ? ለምንድን ነው ዱርዮች ጥሩ ስብዕና ያላቸውን ሰዎች ቶሎ ብለው እንደ መዥገር የሚጣበቁት ለምንድን ነው? እኔ ብቻ ለምን ዱርዬውን እኔ ብቻ ለምን የመንደር የድንጋይ ላይ አበባሉ አብሮ የሚቀመጥ ሰው ያስፈልገኛል። እኔም ልጥፋ እኔም እንደጠፋሁት እሱም ይጥፋ አይነት ሴቶችም እንደዚሁ በቃ ወንዶች ጋር እንደዚሁ በቃ አራሱ ብቻ መጥፋትን አይፈልግም ሰው። መጥፎ የሆኑ ሰዎች እንዲህ ቶሎ ብሎ እንደ መሽገር ይጣበቁና እኔ ብቻ አይደለሁም ሌላም ሰው ይላል። በቃ እንደዚህ ነው የሚፈልገው እ ከትምህርት ቤት እኔ ብቻ ለምን ልባረር? እና አብሮኝ ይምጣኝ እሱ ይጋብዛል ወደ መጥፎ ማለት ነው። እና ሀከዛ አሁንም እንከዘለ ማዐሁ ኸልቁን ከሲር ሚንሁም መን ለም ዩናፊቅ ቀብለ ደር ሐታ ሙእሚን የሆኑት ላይ ተጽዕኖ ፈጠሩ። ወኡላይከ ካኑ ሙስሊሚን ወካነ ማዐሁም ኢማን ከእነሱ ጋር ኢማን ነበረ። ወደው የምን ደው ማለ ማለት ብርሃን በቃ እነሱ ጋር የኢማን ብርሃን ነበር። አለዚ ደረበ አላሁ ቢሂ ልመተል በእነሱ ላይ አላህ እንደ ምሳሌ ያቀረባቸው ነው። ወለው ማቱ ቢሞቱ ኖሮ ቀብለ ልሚሕና እንደው ከፈተና በፊት ቢሞቱ ወኒፋቅ ከኒፋቅ በፊት ቢሞቱ ኖሮ ማቱ አላ ሀዘ ልኢስላም በዚህ ኢስላም ላይ የሆኑ ነበረ። አለዚነ አለዚ ዩታቡነ አለይህ ያ ምን የሚሉበት የሚመነዱበት ወለም የኩኑ ሚነል ሙእሚኒን ከሙእሚኖች ደግሞ አይሆኑ ሐቅን በእውነት ከሙእሚኖች ደግሞ አይሆኑ አለዚ ኢምቱሒኑ እነዛ እንደተፈተኑት ፈሰበቱ ግን ሲፈተኑ ምን ያሉት የጸኑት የዚህ የኡሁድ ጦርነት ጊዜ ሁሉም ተፈተነ ሲፈተን ፈተናውን ያለፋል ይወደቃል እነዚህ ኢማን አላቸው ተፈተኑ ፈተና ወደው ግን ሙእሚኖች ናቸው ሶስት ቦታ ነው የተከፈለው ማለት ነው ጦሩ። አንደኛው ጥርት ያሉ ምኖች ነበሩ፣ ሙናፊቆች ነበሩ። ድሮም እነሱ ጠፉ አይባልም። አሁን ድሮም ጠፍተዋልና ማለት የጠፋን ጠፋ አይባል ድሮም ጠፍቷልና ሁለተኛው ደግሞ ቡድን ሙእሚኖች ናቸው። ሙናፊቆች ባደረጉት ንግግር በሰሩት ነገር ተጽዕኖ አድሮባቸው ማንን መሰሉ? ወደ ሙናፊቆች አዘነበሉ። የእነሱን ራእይ ያዙ ማለት ነው። ሶስተኛ ደግሞ ይሄ ነገር ፈተና መሆኑን አውቀው በዛ ላይ የጸኑ አለፉ። በሶስት ተከፈለ ጦር ስለዚህ አለ እነዚህ እንግዲህ ሁለተኛ ቡድኖችን ነው እየጠቀሰላችሁ ያለው። የኢማን ምን አላቸው? ብርሃን አላቸው። ግን እነዛ ሙናፊቆች ተጽዕኖ ፈጥረውባቸው ምናሉ ወደ እነሱ አበሩ፣ የእነሱን ሀሳብ ደገፉ፣ በዚህ ሁኔታ ላይ ቢሞቱ ኖሮ እንደው በዚህ ሁኔታ ላይ አዎ በእስልምና ላይ ሞቷል የሚመነዱበትን ግን ጥርት ካሉ ሙእሚኖች ግን አይሆኑም። ወለም የኩኑ ሚነል ሙእሚኒን ሐቀ አለዚነ ምቱሒኑ እነዛ ምን እንዳሉት እንደተፈተኑትና ፈተበቱ ምን እንዳሉት እንደ ጸኑት ሰዎች ግን አጅራ ያገኙ? ያው ሙስሊም ናቸው፣ ግን ፈተናውን ወድቀዋል። የሆነች ነገር አላቸው። ፈተበቱ አለል ኢማን ወላ ሚነል ሙናፊቂን ከሙናፊቆችም አይሆኑ ሐቀን እንደው በትክክል ሙናፊቅ እንደሆኑትም አይሆኑ አለዚነ እርተዱ አን ልኢማን ቢልሚሕና አለዚነ እርተዱ እነዛ ወደ ተመለሱት አን ልኢማን ከኢማን ቢልሚሕና በምን መስነት በምን በፈተና ምክንያት ስለዚህ እኚህ ስንተኞቹ ናቸው አንድ ከሶስቱ አንዱ ናቸው አለ የጠቀሳቸው ያለው አዎ ፈተናውን ወድቀዋል ያው እነሱን ሀሳብ በመቀበላቸው ማለት ነው። ኢንታ ንግግሩ እዚህ ጋር ተቋጨ ይላል። ወሻሂድ እዚህ ላይ የሚያመሳክርልን ነገር ሚንሁ አነ ለሃጀ ቢከሊመቲ ለው ለው በምትለዋ ቃል ይህንን ቃል መጠቀም ለሃጅ ማለት ማለት ቃል ግልጽ ነው። ይህንን ቃል መጠቀም ለው የምትሏን እንደ ሑሲል መሳኢብ ችግሮች ሲደርሱብን من سمات المنافقين كمنافقوش من دنو سمات من لا ينوارني سمات سمات من لا ينو ملكت منافقين كمنافقين النت ملكت الذين النزي لا يؤمنون بالقضاء بالله فردنا والقدر والصاني يما يم سوتش ملكت هذا وصلى الله على نبينا محمد وعلى آله وصحبه وسلم